الحمد لله رب العالمين والصلاة والسلام على خاتم المرسلين نبينا محمد وعلى آله وأصحابه أجمعين وعلى التابعين لهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته إن شاء الله تعالى زار من مارو من كتاب عمدة الأحكام من أدلة الأحكام بلوغ المرام من أدلة الأحكام آه كتاب الصلاة باب الآذان ላይ ሲሆን حديث ቁጥር 148 ላይ ይሆናል باذن الله اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المثنى فليتفضل مشكورا أو مشرا السلام عليكم ورحمة الله وبركاته عليكم السلام ورحمة الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن جابر بن سمرة رضي الله عنه قال صليت مع النبي صلى الله عليه وسلم العيدين غير مرة ولا مرتين بغير أذان ولا إقامة رواه مسلم ونحوه في في المتفق عليه عن ابن عباس رضي وغيره طيب جزاك الله خيرا يسمى العدل آه، وعن جابر بن عبد الله من وعن جابر بن ساموره كجابر بن ساموره تزجب رضي الله عنه سراون الله سبحانه وتعالى يريد لنا انه قال እርሱ አለ ጃብር ኢብኑ ሰሙራ ምን አለ صليت مع النبي صلى الله عليه وسلم على عيدين عيد الفطر እና عيد الاضحى ሰግጃለሁ ይለናል ይለናል غير መራ ማለት ብዙ ጊዜ ማለት ነው ካንዲ ሌላ ማለት ነው غير መራ ጥሬ ቃሉ ካንዲ በላይ ማለት ነው غير መራ ካንዲ በላይ ወላ መረተይ ከሁለት በላይ بغير اذان ولا اقامه ያለ አዛን ያለ ኢቃማ ነው የሰገርነው አዛንም አልተደረገም ኢቃምም አልተደረገም እንዲሁ ዝም ብሎ አላሁ አክበር ነው ያሉት እያለ ነው ስለዒድ ዒደል ፍጥርም ሆነ ዒደል አድሃ አዛን የለውም ላለመኖሩ ማስረጃው ከነብያችን ጋር አንድ ያይሉት ሁለት ያይሉት ከዛ በላይ ሰግጃለሁኝ አዛንም ኢቃምም የለም አሉ رواه مسلم ኢማሙ ሙስሊም ዘግበውልናል ሐዲሱን ونحوه ይሄን የሙስሊምን ዘገባ የመሰለ ፊልም متفق عليه ቡኻሪና ሙስሊም ላይ ይገኛል ከማን መርዊየን عن ابن عباس ማለት ነው ከአብዱላህ ኢብኑ አባስ የተወራ ከጃብር ኢብኑ ሰሙራ ሳይሆን ከአብዱላህ ኢብኑ አባስ ቡኻሪ ሙስሊምም ተስማምተው የዘገቡት ሐዲስ ይገኛል ረዲየላሁ ዐንሁማ ነው የምንለው አባስንም አብዱላህ ኢብኑ አባስን አካተን ማለት ነው እሺ ኢብኑ አባስን ወገይሪሂ ማለት ወገይር ኢብኑ አባስን ማለት ከአብዱላህ ኢብኑ አባስ ሌላም ያለ ደግሞ ሌላም አለ ይያሉ ነው ያው ሐዲሱ ጠንካራ ነው ለማለት ነው ስለዚህ የሁለት ዒድ ሶላቶች አዛን የላቸውም ሶላተል ኹሱፍም እንደዛው አዛን የለውም እሺ ስለዚህ ከዚህ ሐዲስ የምንወስደው ነገር ቢኖር ምንድነው አዳንና ኢቃማ መሽሩዕ አይደለም ሶላት العيد ላይና ሶላት الفطر ላይ ማለት ነው ኢደል አድሃና ኢደል ፍጥር ይሄ ሐሳብ ከልኢጅማዒ بين العلماء ነው ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ኢደን ታይል ሙሰላ እንደው ከቤታቸው መስገጃው ቦታ ሲደርሱ في صلاه العيد بعيد صلاه ላይ صلى من غير اذان ولا اقامه ያለ አዛን ያለ ኢቃማ እንደደረሱ ሰግዱ ነበረ ولا قولي الصلاه جامعه الصلاه جامعه ለምሳሌ ተራዊህ ላይ ማምን ላይ ሰዎች የሚጨማምሩት ነገር አለ حي على ምንድነው አሶላህ የሚል ነገር አላቸው ይሄ አይባልም ይያለን ነው ሶላተ ለይላሉ ሌላችም ነገሮችን በማንሳት የሚጠቀሙት ነገር የለም አሶላት ጃሚያት እኮ አልተባለም ስለዚህ ፈስነቱ አላ ይፍዓለ ሸው من ذلك በሁለቱም የኢድ ሶላቶች ምንም ነገር ሳይባል ቀጥታ እንደደረሱ እንደገቡ ሰው መሙላቱ ከተረጋገጠ መምታቱ መምጣቱ ከተረጋገጠ ወደ ቂብላ ዙሮ ያው ስተው ብቻ ነው ሰልፉን አስተካክሉ ብቻ ነው ከዛ አላሁ አክበር ነው የሚባለው ማለት ነው አዛን የሌለው ምን ሆኖ ነው ለዒደል አልአድሃና ለዒደል ፍጥር አዛን ለምን አላስፈለገም አዛን ለምን እንደነበረ ተደራጀ ተዘጋጀው መጀመሪያ አዛን የተደነገገበት ምክንያቱ ሰዎች ለማሳወቅ አልነበር ሶላት ደርሷል ብሎ ለማሳወቅ ነበር አሁን የዒድ ቀን ሁሉም ያቃል ዒድ እንደሆነ ሁሉም ወጥቶ መስገድ እንዳለበት ያቃል ምንም የሚያስፈልገው ነገር የለም دخول ما يشتهر بثبوت دخولهما وان وقتهما محدد ومعلوم ጊዜው የታወቀ ስለሆነ መናገርም አስራቱ ጃሚዓቱን ምናምን ማለት አያስፈልገውም የአዛን ዋናው አላማው ኢዕላም بدخول ወቅት ነበር እዚህ ጋር ደግሞ ሰዎቹ ለኢደል አዱሃና ለኢደል ፍጥር ተዘጋጅተው ለባብሰው ምን ብለው ነው የሚጠብቁት የሚጠብቀው ለአዛን አያስፈልገውም ነው في حاله غفله አይደሉም ከአምስት አውቃት ሶላት ውጭ አዛን መሽሮ አይደለም ለትርፍ ሶላትም ሆነ ለጀናዛም ሆነ ለዒድ ሶላትም ሆነ ለስስቃም ሆነ ለኹሱፍ አዛን መሽሮ አይደለም የቆም النووي رحمه الله امام النووي ዝጋ የሚናገር ነገር አለ لا يشرعان አዛንና ኢቃማ لغير المكتوبات الخمس ከአምስት አውቃት ሶላት ውጭ አይ መሽሩዕ አይደለም وبه قال جمهور العلماء من السلف والخلف ሰለፎችም ሆኑ ኸለፎች ጀምሁሩ አዛንና ኢቃማ ከአምስት አውቃት ሶላቶች አይፈቀድም ብለዋል ልጅ ሲወለድስ ልጅ ሲወለድ እንዲሁ አንዳንድ ነጎርጓር ምናምን ብርቁት ውስጥ ሲበዛ አንዳንድ ችግሮች ሲፈጠሩ አዳኝ ሰው እነዚህ አሁን ከአምስት አውቃት ሶላቶች አዳን መሽሩዕ አይደለም እያሉ ጀምሁሩ ዑለማ ሊያከስሩብን ነው ማለት ነው ያኛውን አዛን ጆሮ ለአዛን ይበል የሚለው ደግሞ ሐዲሱ ضعيف ነው መሰለኝ والله اعلم እናየዋለን ቀጥሉ بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم بسم الله وعن أبي وعن قتادة رضي الله تعالى عنه في حديث طويل في نومهم عن عن عن الصلاة ثم أذن بلال فصلى النبي صلى الله عليه وسلم كما كان يصنع كل يوم رواه مسلم وله عن جابر رضي الله تعالى عنه أن النبي صلى الله عليه وسلم أتى أتى أتى المزدلفة فصلى بها المغرب والعشاء بآذان واحد وإقامة وإقامتين وله عن أبي أمر رضي الله تعالى عنه عنهما جمع النبي صلى الله عليه وسلم بين المغرب والعشاء بإقامة واحدة وزاد أبو داود أبو داود لكل صلاة وفي وفي وفي رواية له ولم ينادي في واحدة منهما طيب إيه أنا يعلم حديثنا وعن أبي قتادة كأبو قتادة تزجب آه، رضي الله عنه سرعون الله سبحانه وتعالى يودد لتنا ፊል ሐዲስ ጠዊሊ ረጅሙ ሐዲስ ላይ ማለት ነው ሐዲሱ ረጅም ነው እዚህ ቆርጬዋለሁ እንደ ማለት ነው ፊ ነውሚሂም አን ሶላቲ ያ ረጅሙ ሐዲስ ይተርክና ያወራ የነበረው ፊ ነውሚሂም ስለመተኛታቸው ነበር አን ሶላቲ ማ ሶላትን ሳይሰግዱ ማለት እንቅልፍ ወስዷቸው ሶላት ስለማምለጡ ነገር ማለት ነው ከዚያ በኋላ ከነቁ በኋላ ግን ምን አለ ثم اذن بلالون ከዚያ በኋላ ቢላል አዛን አደረገ فصلى النبي صلى الله عليه وسلم يا الله ملكኛ ሰገዱ كما كان يصنع كل يوم በማንኛውም ቀን ባዘቦቱ ይሰግዱ እንደነበረው አድርገው ሰገዱ ምንም ለውጥ የለም ግልጽ ነው በአዘቦቱ ሲሰገድ አዛን አለ ኢቃማ አለ ፈርድ ሶላት ላይ እንቅልፍ ጣላቸውና ከእንቅልፋቸው ተነሱ ይሄ እንደው እንቅልፍ ወሰደብን ቦታ የሰይጣን ቦታ እንልቀቀው አሉና ቦታውን ለቀው ፈቃሉ አዳን ተደረገ ቢላል አዳን አደረገ ተባላ አዳን አደረገ ኢቃማ አደረገ በአዘቦቱ ሰግድ እንደነበር ሰገደ ማለት ፈርዱን ሰገዱ ስናም ሰገዱ ማለት ነው ቀዷ ነበር አሁን ግን ቀዛ አይባልም ልክ እንደ ዕለት ታጎሰገዱት አጎሰገዱት እንቅልፍ ስለሆነ ያሳለፈባቸው ማለት ነው ስለዚህ በእንቅልፍ ያለፉ ሶላቶች አዛንም ኢቃምም ይደረግላቸዋል እንደማንኛውም ሶላት ለማለት ነው ቀዷ ነው አዛን አይባልም ምናምን የሚባል ነገር የለም ነው ቂሳው ታሪኩ የሚለው መንገድ ሲሄዱ አድረው ትንሽ ሳይፈጅር አረፋሉ አሁን እንዳንተኛ ሶላት ያመልጠናል እንቅልፍ ይጥለናል እንዲያንቆይ ደግሞ እንንገላታለን ምን ይሻለናል ሲሉ فقام بلال وقال انا احفظ لكم الوقت አላቸው እኔ ጊዜውን ጠብቅላችኋለሁ አትቸገሩ ታኙ እናንተ ይጠብቃለ ቢላል رضي الله عنه وارضاه እሺ ብለው ሁሉም ለሻለ ታኙ ማለት ነው ከዚያ ትንሽ ቆይቶ ብድግ ቢሉ ፀሐይ ዘጎ ሄዷል ሱብሃ መልጧቸው ማለት ነው ከዛ ያ ቢላል የት ሄድክ ምን ብለህ ነበረ ምን ብለህ ሲሉት አخذني يا رسول الله ما اخذكم አላቸው እናንተን ያዘው እኔንም ያዘኝ ምን ላድርግ እጠብቃለሁ ብየነበረው አላቸው በሩ ቦታውን ልቀቀዋሉና ፈቅ ብለው አዳን አድርግ ኢቃማ አድርግ እንስገድ ብለው ኖርማል ሶላት ተሰግዷልና ያለፉ ሶላቶች በእንቅልፍ ከሆነ በመርሳት ከሆነ አዳንም ኢቃምም ይደረግላቸዋል ነው የሚያሳየው ያው እዛው ቦታ ላይ አዳን ኢቃም ካልተደረገ ሌላ ሰው ካልሰገደበት ማለት ነው ወለሁ عن جابر ለአቡ ቀታ ለሙስሊም رواه ሙስሊም ያለው ወለሁ ለሙስሊም عن جابر ከጃቢር በመጥቀስ رضي الله عنه ان النبي صلى الله عليه وسلم يا الله መልእክተኛ አተል ሙዝደሊፋ ሙዝደሊፋ የሚባለው ቦታ መጡ ፈሰላ ሰገዱ ሙዝደሊፋ የታወቀ ነው በሚናና በአረፋ መካከል ያለው ነው ፈሰላ بها المغرب والعشاء መግሪብና ኢሻን ሰግደዋል ወይ ማሰግደዋል ቢአዛን ዋሂድን አንድ አዛን ወኢቃመተይን ሁለት ኢቃማ አድርገው ይሄ ደግሞ ምንድነው የሚነግረን ሁለት ሶላቶች አንድ ላይ ጀምዕ ከተደረጉ ከተሰበሰቡ በአንድ ከተሰገዱ ለእያንዳንዳቸው አዛን አይደረግም ለመጀመሪያው አዛን ከተባለ ከዛ ይቃም ለሁለተኛው ሶላት ይቃም ብቻ ነው የሚደረገው ነው في نومهم عن الصلاه هي صلاه الفجر متشنوا حين رجوعهم من غزوه خيبر كخيبر ዘመቻ ሲመለሱ ነው ይላል የኸይበር بس በስንተኛው አመት غزوه خيبر في اي سنه من السنوات يسمى طيب በስንተኛው አመተ ሂጅራ ላይ ነው የኸመቻ ከዛ ሲመለሱ ነው በአንድ ሰብስበው የሰገዱት እያለን ነው ስምንት የሚላለ ሌላ ስምንት ፈትሁ መካ ነው ሰባ ዘጠኝማ ጨርሶ ሄደ ኸይበር ማለት እና አቡ ሙሳ አሽዓሪ የሐበሻዎችም ስደተኞች ተመልሰው የተገናኙበት አመት ነው ስለዚህ ሰባተኛው ነው ሰባት በሚላዙ ሁላችሁ ሰባተኛው አመት ሂጅራ ላይ ነው እሺ እና በአንድ አዛን በሁለት ኢቃማ ነው የተሰገደው ወለሁ عن ابن عمر وله لمسلم عن ابن عمر كعبد الله بن عمر በመጥቀስ ደግሞ ሌላ ዘገባ رضي الله عنهما جمع النبي صلى الله عليه وسلم بين المغرب والعشاء በመግሪብና በኢሻ መካከል ያው አንድ ላይ ሰበስበው ሰግደዋል ቢቃመቲን ዋሂደቲን አለ በአንድ ኢቃማ ሰግደዋል አለ ምን እናርገው ካለፈው ሐዲስ ጋር ያለፈው በመግሪብሻን በአንድ አዛን በሁለት ኢቃማ ነው ያለው ያሁኑ ደግሞ መግሪብና ኢሻን ሰዋል ባንዲ ቃማለ አለ እንዲህ ያሉ ሐዲሶች ሲመጡ በደም አንደኛ ማስተዋል ያስፈልጋል ረሱል አለይሂ ሰላቱ ወሰለም ይጭቃል መቼም አይናገሩም በንግግርም በተግባርም ቢሆን ይጋጭቃል ቃል ተግባር አይተገብሩ ስለዚህ ይሄ አሁን ይከብዳል ድርጊቱ አንድ ከሆነ እንደገና አፈጻጸሙ የተለያየ ሆኖ ከተገኘ ያስቸግራል አንደኛው ወሬ ውሸት ነው ነው የሚያሳየበት ደሞን ያን እንዳለን ሶሂህ ነው ሐዲሱ ሙስሊም ላይ ያለ ሐዲስ ነው ስለዚህ ምን ማለት ነው ትርጉም እንሰጠዋለን ያኛው በትክክል አስቀምጧል እውነቱ ትክክል ነው ያሁነኛው ሐዲስ ግን የኢብኑ ዑመር ኢቃመቱ ዋሂዳ ማ ለኩል صلاه ማለት ነው ለእያንዳንዱ ሶላት ኢቃም አንዳንድ ኢቃም ያደረጉት ማለት ነው ነው ስለዚህ وزاد ابو داود አቡ ዳውድ ጨምሯል አለ ለኩል ሶላትን የምትልቃል ጨምሯል አያችሁ ሲፈስረው አሁን እቺ ያልተረዳ ሰው ለኩል ሶላት ምን ምን ትርጉም አላት እዚህ ቦታ ሊል ይችላል ለኩል ሶላትን ካለ ግን ትክክል ሆነ እዛኛው ሐዲስ ጋራ አይጋጭም ማለት ነው ወፊ ሪዋያት ለሁ በሌላ ዘገባ ደግሞ ለሙስሊም ለሁ ለሙስሊም ولم ينادي في واحده منهما ولم ينادي አዳን አልተደረገም في واحده منهما ከሁለቱ አንዱ ላይ ኢሻ ላይ ማለት ነው መግሪብ ላይ ማህ ተደርጓል ኢሻ ላይ አዳን አልተባለም ኒዳ ማዝ ቦታ ላይ አዳኑን ነው ኢቃማውን አይደለም እሺ في غزو من غزو خيبر المزدلفه احدى مشاعر الحج ከሐጅ መገለጫዎች የተቀደሱ ቦታዎች አንዷ ነች وهي واقعه بين وادي محسر وادي محسر በሚባለውና ومأزمي عرفه فوادي محسر غربها والمأزمان شرقها سميت مزدلفة لدلاف الحجاج بها من عرفات الى منى ስለሚጎርፉባት ነው وهي مبيت الحجاج ليله عيد النحر የዒድ ሌሊት የሚታረድባት ቀን ሌሊት ሰው ከአረፋ ወደ ሙዝደሊፋ መጥቶ ታኖ የሚያድርበት ነው ማለት ነው ያው እዚህ ጋር እኛ ይገባንም እንጂ ክልሉን እየነገረን ያለው ከዚህ ከዚህ ከዚህ ከዚህ እያለን ነው طيب ولم ينادي النداء هنا يراد به الاذان الشرعي ايوه ከዚህ ሐዲስ የምንወስደው ምንድነው አዳን ኢቃማ ላለፈ ሶላት በእንቅልፍም ይሁን በመርሳት አዳን ይደረጋል መና ማን ሶላት ነው ነሲሃ فليصليها اذا ذكرها لا كفاره لها الا ذلك من البخاري حديث አለ እንደገና ለረሳ ሰውዬ ደግሞ መነስ የሶላትን فليصليها اذا ذكرها فان الله قال واقم الصلاه لذكري እኔን ለማስታወስ ብሏል የጃብር ሐዲስ دليل على ان الصلاتين مجموعات في واحد لهما اذان واحد واقامتان የሚያሳየው لكل صلاه اقامه هذا هو الراجح من الروايات وسيت خلاف እሺ አይዋ እዚህ ጋር አንድ መስአል አለ እስቲ ተረታችሁ ከሆነ ልጠይቃችሁ አዳኑ ማን ነው ቀዳውን ሲሰግዱ ጮኸው ነው የቀሩት ወይ ቀስ ብለው ቁርአን የቀሩት ሐዲሱ ይጠቁማል በግልጽ አያስቀምጠው አሁን የቀራነው ሐዲስ ማለት ነው ጮኸው ነው የቀሩ ብላችሁ ገምታላችሁ ወይስ ቀስ ብለው ቀስ ብለው ነው የቀሩት ካላችሁ ማስረጃ አይ ጮኸው ነው የቀሩት ካላችሁ ማስረጃችሁን አምጡ ፊቅህ ማለት እንግዲህ ይሄ ነው ካለው ሐዲስ ላይ ቃላቱን አይቶ የሆነ ነገር ማውጣት ነው ልክ የፖለቲካ ተንታኞች የአንድን መንግስት መግለጫ ለብዙ ነገር እንደሚተነትኑት ማለት ነው አሁን እዚህ ጋር ጮኸው ቀርተዋል ነው ጮኸው ቀርተዋል ነው የሚያሳየው ከምን ተረዳኸው ከምን አገኘኸው ከምን አገኘነው ብትሉ ከዛ በኋላ ወጡና ሶላቱን ሰገዱ ከማካነ ይሰሊ ብሏል ባዘቦቱ ይሰግዱት እንደዋገው ይሰገዱት ማለት ሱብሂ ባዘቦቱ የሚሰገዱ ታጭ ሆኖ ቀስ ተብሎ ነው ታጭ ሆኖ የሚሰገደው የሚቀር ስለዚህ አሁን ከማካነ ይሰሊ ማለት ቢልጀህር ነው የተሰገደው የሌሊት ሶላት ሲያመልጥ ቀዷ ሲወጣ በቀን ተጩሆ ሊቀራ ይችላል የሚል ፉቃዎች የሚያነሱት ነገር አለ የቀን ሶላት በሌሊት ከተሰገደም እንደዚሁ ቀስ ተብሎ ይቀራል የሚልም ያመጣሉ ሌላው እንቅልፍ በእንቅልፍ ሶላት ሲያልፍ ወንጀለኛ አይሆንም አውቆ እንዳይተኛ እንጂ የነቀ ያልሰማ እንዳይመስል እንጂ አዳን አልሰማም ለመነሳት ሞክሮ ጥሮ ነበር አልነቃም ወንጀል የለውም ነው አሁን እዚህ ጋር ታይቶ ተነስተዋል አይ አለቀልን ወንጀል አገኘን አላሉ በላዘራ ግን አንስገኝ ያሉት <clears throat> ወንጀል የለውም ነው ደሙም ተዘጋጅተው ነበረ ቢላልን እንጠብቅ ብለው ነበር ዝግጅቱ ማለት እሱ ነው ሰዓት እንሞላለን የሚቀሰቀሰን ያን አድርገን ሳንነቃ ብንቀር ወንጀል የለውም ነው ሁሉ ግዜ ልምድ አድርጎ እንቅልፍ ሱብህ ላይ እንደው የሚተኛ ሰው እሱ ነገረኛ ነው እንደገና በጀማዓ ነው የሰገዱት አሁን ቀዷውን ሶላት በጀማዓ ነው የሰገዱት እንዳለ አካባቢ ሁሉም ካመለጣቸው ወጥተው ጀማዓ መስገድ ይችላሉ ነው <clears throat> እዚህ ጋር አንድ ችግር ደግሞ እንገራችሁ ሐናፊያው መዝሐብ ላይ ያው አንዳንድ ጊዜ ኪታብ አለ በስላችሁ ድንግት እንዲያትሩ ምንግራችሁ እንጂ ማሳወቅም አያስፈልግም ነበር ሙዝደሊፋ ላይ ባንዲ አዛን ባንዲ ማኖ የተሰገደ የሚል ሐናፊዎች መዝሐብ የሚያመጡ ማስረጃቸው ቅድም ባንዲ አዛን ባንዲ ቃማ የሚለው አርድሙ ያን ይዘው ሄደው ማለት ለኩል ሶላት የሚለውን አልተረዱትም ማለት ነው فذهب الحنفيه الى انهما تصليان باذان واحد واقامه واحده وذهب بعضهم ሌሎች ደግሞ እንደነ ሱፊያን الثوري ያለው بإقامه واحده بدون اذان ደግሞ የሚያጅብ بإقامه واحده بدون اذان የሚሰገደው የሚልም አሉ ሌሎቹ ደግሞ በሁለት አዛን በሁለት ኢቃማ ነው የሚሰገደው የሚል ኺላፍም አለ አዳኑም ሁለት ኢቃሙ ሁለት የሚል ሌላው ደግሞ تصلان بإقامتين بدنيا اذان አሁን وذهب بعضهم منهم في احمد الى انهما تصليان باذان واحد واقامتين من هذا هو الصحيح በአንድ አዛን በሁለት ኢቃማ የሚለው ለምንድነው ኺላፍ የመጣው እዚህ ጋር ካላችሁ በዚህ ዙሪያ የተወሩ ሐዲሶች የተምታቱ ወይም የተለያዩ ዘገባዎች ስላሉ ነው ደግሞ የሚገርመው የሚያሳዝነው ድርጊቱ አንድ ጊዜ ነው ነብያችን አለይሂ ሰላም ሐጅ ሰሩ ስንት ጊዜ ነው ሐጅ ያደረጉት واحد መራ በስ في عمره ስለዚህ ቢያንስ የአንደኛው አመት ሁለት ኢቃማ አደረጉ በአንደኛው ደግሞ እንደዛ አደረጉ እንዲያንል ሐጃቸው አንድ ነው ሙዘልፋ የተገኘው አንድ ጊዜ ነው ማለት ነው ድርጊቱ አንድ ነው ድርጊቱ አንድ ከሆነ ይሄን ያህል ኺላፍ የመጣ ዘገባ ሊመጣ ይገባውም ነው ለዚህም ነው ሐዲሱን እናስማማው ብለን ቅድም ለኩል ሶላት የሚለውን አቡ ዳውድን ዘገባ ገለጽኩት ለዚህ ነው ማለት ነው ቀጥሉ 150 ሐዲስ السلام عليكم ورحمة الله وبركاته السلام ورحمة الله وبركاته وعن بن عمر وعائشة رضي الله عنهم قال قال رسول الله صلى الله عليه وسلم إن بلالا يؤذن بالليل بالليل تأكلوا واشربوا حتى ينادي ابن أم مكتوم وكان رجلا أعمى لا ينادي حتى يقال له أصبحت أصبحت متفق عليه وفي وفي وفي آخر إدراج طيب وعن ابن عمر وعائشة كعبد الله بن عمرنا كعائشة تزقب رضي الله አንሁም ነው አንሁማ አንሁም ጥሩ ነው የኔ ግን አንሁማ ነው የሚለው አንሁም ማለት ለዑመር ለአይሻ ለአብዱላህ ኢብኑ ዑመር ማለት ለሶስታቸው ቃላ ሁለቱም አሉ ማና ማናቸው ያወሩት ኢብኑ ዑመርና አይሻ ማለት ነው ምን አሉ ሁለቱም ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ቃላና ቃለ ለውጣላቸው ነገራችን ቃላ ካለ ሁለት ሰው ነው ቃለ ከሆነ አንድ ሰው ነው ቃሉ ካለ ብዙ ሰው ነው ቁልነ ካለ ብዙ ሴቶች ናቸው ቁልነ ከተባለ እሺ ግራመርን አብራሽ ተማሩ እነ ቢላለን ቢላል يؤذن بليل በሌሊት አዛን ያደርጋል አዛን የሚያደርገው ቢላል ሌሊት ነው ሳይፈጅር ማለት ነው ስለዚህ ቢላል አደረገብን ሳንበላ ቀረን እያላችሁ ወቀሳ እንዳታመጡ ፈኩሉ ወሽረቡ ብሉ ጠጡ hatta yunadiye ጥሪ እስከሚያደርግ ኢብኑ ኡሚ መክቱሚን ኢብኑ ብላችሁ ኡሚ ነው የሚባለው ኡሙ አይባልም ኢብኑ ኡሚ መክቱሚን የኡሙ መክቱም ወንድ ልጅ አዳን እስከሚያደርግ አብዱላህ ኢብኑ ኡሚ መክቱም ማለት ነው አብዱላህ ኢብኑ ኡሚ መክቱም ወካነ ነበረ ረጁላ ሰው ነበር ለማለት ነው እንጂ ወንድ መሆኑ ግልጽ ነው የታወቀ ነው ረጁል ባይለው ወካነ ረጁላን አዕማ አይነ ስውር ሰው ነበረ ላ ዩናዲ አዛና ያደርግም حتى يقال له እስከሚነገረው አስበህተ አስበህተ አነጋህ አነጋህ ወይም አስባሃ አስባሃ ነጋ ነጋ ነግቷልና አዳን አድርግ ያው ፈጅሯል ለማለት ነው ፈጅሯል ሲፈጅር ነጋ ቢባላል ፈጅሯ ፈጅሯ ሲወጣ የሚያደርገው ስለዚህ ቢላልሳ በሌሊት ነው በመሐከላቸው ለውጥ አለ ቢላል አዳን የሚያደርገው ሰዎች ሲሰግዱ ያደሩ ኢባዳ ላይ ያሉ ያው ፈጅ ተቃርቧልና አሁን ላይ አቁሙ ለማለት ነው የተኙ ካሉ ደግሞ ተነሱና ውትራቸውም ስገዱ ተሰሁርም ብሉ ለማለት ነው ለማሳወቅ ነው ይላል የአብዱላህ ኢብኑ ኡሚ መክቱም ከፈጀረ በኋላ ስለሆነ ለሶላት ነው አዛን የሚያደርገው ማለት ነው ስለ ለፈጅር ሁለት አዛን አለው ማለት ነው متفق عليه وفي اخره ادراج وفي اخره ሐዲሱ መጨረሻ ላይ ኢድራጁን ጣልቃ ገባለ ማለት ነው ሐዲሱ ሙድረጅ ነው ካላችሁ የሐዲሱ አካል ያልሆነ ሌላ ቃል ገብቶበታል ማለት ነው ይሄንን ያለው ቃል ሙድረጅ ነው ካለ ከሐዲሱ እንዳቆጥሩ የነብዩ አባባል ነው ብላችሁ እንዳትቆጥሩት እንደማለት ነው ኢድራጅ አለው ማለት ጣልቃ ገባለው ማለት ነው ጣልቃ ገብ ድራጅ ድራጅ አዳ ድራጁ ምንድነው ሳይናገር ነው የሚሄደው ولم ولم يكن يؤذن حتى ينظر الناس حتى ينظر الناس الى بزوغ الف اصبحت اصبحت ማለት دخلت في وقت الصباح ማለት ወደ ንጋት እየገባን እኮ ነው እየገባህ ነው አዛን ማድረግ አዛን አድርግ እንደማለት واختلف في اسم ابن ام مكتوم ابن ام مكتوم ስሙ ማን ነው በሚለው خلاف አለው አብዛኞቹ አምር ነው ስሙ وهو قرشي ابن ام مكتوم የኡሙ መክቱም ልጅ ማለት ነው ቁረሺ ነው አምርይ ነው وامه من بني مخزوم ነች من المهاجرين الاولين وهو الذي نزل نزل في قصته اول سوره عبس من المهاجرين الاولين ايوه ቀድሞ ሂጅራ ካደረጉ ሰዎች ነው ማን ወደ መዲና ሱብሃንአላህ እሺ ከዚህ ላይ ምንድነው የሚያሳየን ፈኩል ወሽረቡ ያው ሰህሩ ለማለት ነው ረመዳን ላይ ነው መጾም ከፈለጋችሁ ያው ምጾሙ ሰዎች ምክንያት የሌላችሁ ያው መብላት ትችላላችሁ ማለት ነው ግድ ብሎ ማለት አይደለም ፈኩል ወሽረቡ ማለት يجوز لكم ان تاكلوا الان ማለት ነው جواز اتخاذ مؤذنين لمسجد واحد ለአንድ ግን ሁለት ሙአዚን ቢይዙ ይወደዳል ነው እንደው ፈቅደው አይደለም እና ወይ ሰሃቡ ታቁቡማ ፊል አዛን አዛን ላይ መተካካታቸውም ተወዳጅ ነው ለያንዳንዱ የተለየ ወቅት ሊሰጣቸው ይገባል የዙህር ሙአዚን የአሱር ሙአዚን ተብሎ ሊሰጣቸው ይገባል ነው ይሄው የቢላል አዛን ሌሊት ላይ ነው የተባለ ነው የዚህኛው ደግሞ ንጋት ላይ ነው ተብሎ ተደንግጓል ማለት ነው ለምንድነው የአዛኑ ጉዳይ እንዲታወቀ ድምጹን ያድና አሁን ሙላ ዑመር ነው አለ ሙላ ነው ከተባለ አይ እሱማ ለሊት አዛን የሚያደርገው እንደገና ሶላት ላይ ደግሞ ሌላ ከሆነ የከላዛን ነው በሉ በሉ ፈጅሯል ብሎ ሰዎች እንዲያውቁ ተፈልጎ ነው ነው እንደገና አዛን ከፍታ ቦታ ላይ መደረጉ ይወደዳል ይላሉ ለምን ከተባለ ቅድማ ሙድረጅ ነበረው ያለው ግን እዚህ መጣ ነው ማለት ነው فما كان بينهما الا يسعد هذا وينزل هذا ቢላልና ابن ام መክቱም ይተካኩ ነበረ አንዱ ከማማ ታውቃላችሁ የከተማ ሰው ቆያቅም ከማማ ላይ ይወጣና አደጋ ደርጋ ማይክሮፎን የለም ማይክሮፎን የሚቀመጥበት ቦታ ነው ማማ ማለት ከዛ እሱ ሲወርድ ይሄኛው ደግሞ እንደገና ይዘልቃል ማለት ነው ከፍታ አዝመራ ነገር በገጠር ከብት እንዳይበላባቸው የሚሰቅሉበት አልጋ ነገር አለ እሱ ማማ ይባላል ወይም ዝንጀሮ መጠበቂያ ጦጣ መጠበቂያ የሚነገራል ያ ማማ ይባላል <clears throat> ስለዚህ ከዛው ተወስዶ አሁንም ማይክሮፎን ላይ ይሰቀላል ማለት ነው እንዲሰማ እና አዛን ላይ ድምጽ ነው የሚፈልገው አንድ ማይክሮፎን ወይም ደግሞ ከፍ ቦታ ላይ አዛን መደረግ አለበት وكلوا واشربوا حتى يتبين لكم الخيط الابيض من الخيط الابيض من الفجر ነው ነጭና ጥቁሩ ከፈጅሩ ሲለይ ሲለይ እስከሚለይ ድረስ ስገዱ ማን ነው ብሉ ጠጡ የሚል ቁርአን መልእክት ነው እስከዛ መብላት መጠጣት ይቻላል ነው አንዳንድ ሰዎች ያው ከተወሰነ ሰዓት በኋላ ማቆም አለበት በላይ ሳይደረግ ማለት ነው ሰው የሚከለክሉ ሰዎች አሉ እስከዛው ድረስ መብላት ይፈቀዳል እስከሚፈጅር ፈጀረ ሲባል ግን ማቆም ማለት ነው እሺ ሌላው ኢድራጅ ያለው ወካነ ረጁላን አዕማ ይሄ ነው አይዋ ኢድራጅ አለማት ወካነ ረጁላን አዕማ ይሄ ሙድረጅ ነው እነ ቢላልን يؤذن بليل ይሄ ሁሉ ጊዜ ልማዱ እንደሆነ ያሳያል ይላል ይሄ አንድ ሁለት ቀን ሳይሆን የዘወትር ስራው መሆን ያሳያል ለምን በካነ የተገለጸው እነ ቢላል يؤذن بليل ካነ يؤذن بليل እንደማለት ነው ሌላው የአንድ ሰው ወሬ እውነተኛ ሰው ከሆነ ተቀባይነት አለው ምክንያቱም አንድ ሰው መጥቶ አዛን አድርግ ፈጅሯል ሲለው አምኖ አዳን ያደረግ ነበረ ማን አይነ ስውሩ አምር ኢብኑ ኡሚ መክቱም ማለት ነው አምር ብሎኛ ግን አብዱላህ ነው አብዱላህ ኢብኑ ኡሚ መክቱም የሚል ማለ ያው ስሙ ላይ خلاف አለው ብሏል ያው አበሰ ወረደበት ነው አበሰ ወተላን ጃሁላ አማ ነብዩን አለይሂ ሰላም አልም ያልም ይያላቸው ሲመጣ እሳቸው ደግሞ ባጋጣሚ ቁረሾች አንዳንድ ነገር ብለዋቸው ስለነበረ ሊሰልሙልኝ ነው ብለው እነሱ ጋር ትኩረት አድርገው እያሉ የኛው ሲመጣ እሱን ትንሽ ፊት አሰጡትም ነበረ ያው አንዴ ሰልማ ብለው እሳቸው አላህ Subhanahu Wa Ta'ala በቁርአን ወቀሳውን አምጥቶ ቁጭ አለ መደበቅም አልቻሉም ወቀሳውን ለኛ ሁሉ አደረሱት ቁርአኑን ማለት ነው لو كان رسول الله صلى الله عليه وسلم يكتم شيئا لكتم هذه الايه ይላሉ አልደበቁም እንጂ ቢደብቁ ኑሮ ነብዩ አለይሂ ሰላቱ ወሰለም እሳቸውን የሚወሱ ቁራሮችን ባላመጡ ነበረ ግን ይኸው አመጣው አልደበቁ بلغ الرساله وادى الامانه ونصح الامه ايش ورحمه الله وبركاته وعن ابن عمر رضي الله عنه إن بلالا أذن قبل الفجر فأمره النبي صلى الله عليه وسلم أن يرجع فينادي على إن العبد نام رواه أبو داود وضعفه وعن ابن عمر رضي الله عنهما أن بلالا بلال الحبش بلال ابن ما نسمه بلال ابن رباح احسن بلال ابن رباح እኮ አዘነ አዳን አድርጓል قبل الفجر ከፈጅር በፊት አዳን አድርጓል ከዚያ فامره النبي صلى الله عليه وسلم ያ መልእክተኛ አዘዙት አን يرجع እንዲመልስ ከዚያም ፈይናዲየ ጥሪ እንዲያደርግ ምን ብሎ አላ ኢነል አብደ ናም ሙአዚኑ ራሱ ተኝቷል ተኙ እናንተ እንዲል አደረጉት ምክንያቱም ሳይፈጅር ስለሆነ ፈጅሩ አይመስላቸው ሰዎች መተው ደግሞ እንዳይንገላቱ በልመልስ የሰማውን ሰው እንዳይመጣ አላ ኢነል አብደ ናም ብለተጣራው ነው የሚለው ሐዲሱ ضعيف ነው አቡ ዳውድ የዘገቡት وضعفه ስለዚህ ለምን አመጡት ታዲያዝህ ضعيف ነው የቀድሙ በሌሊት ያደርጋል የሚለው ሰሂህ ሐዲስ ነው ይሄ ደግሞ አስመለሱት የሚለው ضعيف ነው ስለዚህ ይሄ ነገር ቢመጣ እንዳያደናግራችሁ ያው ሳይፈጅር ማዛን ያደርግ የነበረው ትክክል ነው ለማለት ነው يؤتى بها لاستفتاح الكلام ويراد بها في مثل هذا تنبيه السامع الى ما يلقى اليه من الا የሚለው ንቁ እንደማለት ነው የምነግራችሁ ነገር አለ ንቁ እንደማለት ነው ان العبد نام አዛን አድራጊው ባሪያ ያደረገው ባሪያ ተኝቷል ናመ ማለት بمعنى غفل عن الوقت بسبب النعاس እንቅልፍ ይዞት ነው ያለ ሰዓቱ አዛን ያደረገው ኢላሙ الناس بالخطا ነው የሚያሳየው ቢላል አስሉሁ መውለን ለአቢ በክር ሲዲቅ ወአተቀ አቡ በክር ናቸው ገዝተው ሁር ያሉት ማለት ነው እና ዑመር ኢብኑ ኸጣብ كان يقول ابو بكر سيدنا واعتق سيدنا ይሉ ነበረ ዑመር ኢብኑ ኸጣብ ለቢላል ካላቸው ክብር የተነሳ ምን ይል ነበረ እነ አባበክርን እ አቡበክር የሚባል ሰው ሰይድ ሰይዱና አለቃችን ነው ወአዕተቀ ከባርነት ነፃ አውጥቷል ሰይደና አለቃችንን አያሹት ዑመር አረብ ናቸው ከአረብም ቁረሽ ናቸው ومع ذلك ግን የቢላልን የሐበሻውን ጥቁሩን ምናሉት ሰይዱን አለቃችን ነው አሉት መለዚ جعل ቢላልን ሰይድና ለዑመር ለዑመር ሰይድ ያደረገው ቢላልን ምንድነው ምን ነገር ነው መልኩ ሐበሻዊ መሆኑ ላ ኢማኑ ነው ያለው ኢማን ጥንክርናው ለኢስላም ያደረገው አስተዋጽኦ እሱ ነው ትልቅ ያደረገው ስለዚህ ሀበሻነት ዝቅተኛ ዝቅተኛ ውዳቂ መሆን አይደለም አረብ መሆንም ልቅና አይደለም ዋናው ነገር እቁም ነገር ላይ መገኘቱ ኢማን ላይ እስላም ላይ መገኘቱ ነው ለማለት ነው እነ ከፍ ያደረገው ጌታ ደግሞ አረብንም ብሎ ዛሬ የተንጠራሩትን ዝቅ ያደረጋቸው ይችላል በምን በኢማን ድክመታቸው ማለት ነው ሐዲሱ በጥቅሉ ለሱብሂ ሶላት አዛን የሚፈቀደው ከፈጀረ በኋላ ነው ሳይፈጅር አዛን አይደረግም አንድ ሙአዚን ረስቶ ወቅቱ ሳይገባ አዛን ቢያደርግ ኋላ መመለስ አለበት መሳሳት መግለጽ አለበት በሰዓቱ ማለት ነው አዛን ወቅቱ ሳይገባ አይደረግም የሚሉትም መዛቦች አሉ ይሄ ማስረጃቸው ነው ይላል አውዳይፍ ቢሆን جمهور العلماء اجاز الاذان لصلاه الصبح قبل طلوع الفجر جمهوሮች ግን الفجر ላይ ሳይፈጅር ማዳም ማረግ ይቻላል ይሄ አሁን ሐዲስ ስሏቸው ይሄ በፊት ነው ይላሉ አውዳይፍ ነው ነገሩ ይሄ ضعيف ስለሆነ وقع قبل يشرع الاذان الاول لصلاه الصبح እንደው ሰሂህ ነው ቢባል ይሄ ሐዲስ ሁለት አዳን ይደረግ የሚለው ከመምጣቱ በፊት የተደረገ ክስተት ሊሆን ይችላል ነው የሚለው እኛ ሁለቱም ሰሂህ ሲሆን ነው እንጂ ጀመም ነው ضيف ከሆነ ችግር የለውም لا يمنع عنكم لا يمنع عن احدكم اذان بلال من سحوره فانه يؤذن بليل እዝናስ ከመጣው ስለዚህ በይሃቂ ምን ይላሉ አልአዛን ለሱብህ بالليل ثابت عند اهل العلم بالحديث والاحاديث الصحيحه اولى بالقبول من هذا الحديث ስለዚህ ለሱብህ ቀድሞ በሌሊት አዛን ማድረግ በሶይ ሐዲስ ተረጋግጦልናል ለዶይፍ ሐዲስ ብለን አይቻልም አንልም እሱ ላይ ይቻላል ሌሎቹ ላይ ካልሆነ በቀር ነው እሺ دورو وعن أبي سعيد الخضري رضي الله عنه قال قال رسول الله صلى الله عليه وسلم إذا سمعتم النداء فقولوا مثل ما يقول المؤذن متفق عليه وللبخاري عن معاوية رضي الله عنه مثله ولمسلم عن عن عمر رضي الله عنه في فضل قول كما يقول مؤذن كلمة كلمة سواء العيالتين فيقول لا حول ولا قوة إلا بالله وعن أبي سعيد الخدري أبو سعيد الخدري يتبالوت رضي الله عنه ስራቸውን አላህ ይወደድላቸውና قال ብለዋል ምን አሉ قال رسول صلى الله عليه وسلم يا الله መልእክተኛ ተናገሩ ምን ብለው اذا سمعتم النداء አዛን ስትሰሙ ማለት ነው ኒዳ ማለት ጥሪ ማለት ነው ጥሪ ሲባል ድግስ እንዳይመሳችሁ የአዛን ጥሪ ስትሰሙ فقولوا በሉ مثل ما يقول المؤذن ሙአዚኑ እንደሚለው በሉ አላሁ አክበር ሲል አላሁ አክበር በሉ አሽሃዱ አን ላ ኢላሃ ኢላላህ ሲልም አሽሃዱ አን ላ ኢላሃ ኢላላህ በሉ እንደዚህ አሽሃዱ አነ ሙሐመድ ረሱላህ ሲልም እንደዛው አብራችሁ በሉ ማለት ነው ልክ እሱ እንደሚለው ሙተፈቁን ዐለይሂ ቡኻሪ ሙስሊም ዘግቦታል አሁን ይሄን ሐዲስ ብቻ ቀርተን ዝም ብንል ሐየ ዐለ ሶላህ ሲልም ሐየ ዐለ ሶላህ በሉ ሐይ አለ ፈላህ ስም ሐይ አለ ፈላህ በሉ ማለት ነው በሚያሳየው ወደፊት ግን ለየት ይላል ወለ ቡኻሪ ያ ሙአዊያ ረዲየላሁ ዐንሁ مثله ያሁን አየተ ዘገባ ተገንቷል የሚለው ቡኻሪ ላይ ከሙአዊያ ወለ ሙስሊሚን በሙስሊም ዘገባ عمعاويه معاويه كمعاويه بمتقس ማነው عن عمر كعمر بمتقس رضي الله عنه سرنا الله لنا في فضل القول في فضل القول مناغرو መናገሩ درجه ደረጃ قولوا مثل ما يقول مؤذن ብለው የለ ይሄንን درجه ደረጃ تروفات الله አለው ብለው بالله بتابا بالاچو ከማ يقول مؤذن كلمه كلمه እያንዳንዱ ቃል እሱ ሚላትን አብራችሁ እየተከተላችሁ በሉ ካሉ በኋላ ሲወል ሐይዓለተይን ሚላለ ነው ሲዋ ሲቀር ማለት ነው አልሐይዓለተይን ሐይ አለ ሶላህና ሐይ አለ ፈላህ ምን ይባላሉ ሐይዓለተይን ይባላሉ ሐይዓለተይን መሽሪቀይን መግሪበይን እንደሚባለው ሁለት ምስራቅ አለ እንዴ ምስራቅ አንድ ነበረ ግን መሽሪቀይ ይለዋል መግሪበይን ይለዋል ሁለት መግሪቦች ይላል እንደገና ፀሐይና ጨረቃን ሸምሰይን ይባላሉ ቀመረን ይባላሉ የምን ይባላል መጨፍለቅ አንዱ ካንዱ ጋር መጨፍለቅ ማለት ይሄ በቋንቋም ደረጃ ያለ ነው ተመሳሳይ ነገሮችን አቃርቦ በአንድ ስያሜ መስጠት ማለት ነው ስለዚህ ፊል ሐያለተይን ማለት ሲወላ ሐያለተይ እዚህ ላይ ሲቀር እዚህ ላይስ እ فيقول ይበል لا حول ولا قوه الا بالله حي على الصلاه ሲል لا حول ولا قوه الا بالله አሁንም حي على الصلاه لا حول ولا قوه الا بالله حي على الفلاح ሲልም لا حول ولا قوه الا بالله እያለ ስንት ጊዜ ያው አራት ጊዜ ለዋለ ይሄንን ማለት ነው አሁን በደንብ ያዙ እዚህ ጋር خلاف خلاف አለው ነገር ላይ ጠቀስ አደርጋለሁ የግድ ነው ሀያ አለ ሰላህ ሀያ አለ ፈላህ ላይም ምንድነው የሚባለው ላ ወላ ወላ ቁወተ ኢላ ቢላህ ነው የሚባለው ሌሎች ደግሞ ይመጡላችኋል መቸዋል ሀያ አለ ሰላህ ሲባል ላ ሐውለ ወላ ቁወተ ኢላ ቢላህ ይበል ሀያ አለ ፈላህ በሚልበት ሰዓት ማሻአላህ ይበል ይላሉ ይሄ አይደግፈው መረጃ አይደግፈው አሁን ይሄ ሙስሊም ዘገባ ነው ወላ ወላቁተ ኢላ ቢላህ ፊል ሀያ አለተን የሚለው የሙስሊም ዘገባ ነው ሶሂህ ነው ትክክል ነው ማሻአላህ ይበል የሚል ነገር የለም ሌላው ደግሞ አሰሩ ሚነነም ሲባል ምን የሚባለው አሶላቱ ኸይሩ ሚነነም ሲባልም ያው እንደነሱ እንደ ኢማሙ እንደ ሙአዚኑ አሶላቱ ኸይሩ ሚነነም የምንለው አሁንም ፊቆች ቦታ ላይ ተከዱ ሌላ ነገር ይበል ይሏቸዋል ሀያለ ማነው አሶላቱ ኸይሩ ሚነነም ሌላ ነገር ይባል ይሄ መባል የለበትም ሶደቅተ ወበርተ ወቢልሐቅ ነጠቅተ ይበል ይላሉ ሶደቅተ وبالحق نطقت صدقت انت وبررت وبالحق نطقت ይሄን ይበል ይላሉ ከማስረጃ አንፃር ስናይ ግን مثل ما يقول مؤذن የተባልነው الا في الحيالتين እዚህ ላይ ሲቀር እዚህ ላይስ لا حول ولا قوه الا بالله የሚለውን ይበል ያሉን ይቺ ብቻ ይዛችሁ ነይዱ ሌላ የሚባል ነገር የለም وهذا المعنى هو المناسب في هذا المقام لا حركه ولا استطاعه الا بمشيئه الله ማለት ነው لا حول ولا قوه الا بالله ማለት وتسمى الحوقله لا حول ولا قوه الا بالله ምትለው ምን ትባላለች ሐውቀላ ተብላ ትሰየማለች حولا معوذتين معوذات እንላለን አይደል ቁል ያዩ ካፊሩን ቁል ሁወላሁ አሐድ ነቁል አውዙ ቢፈለቅን ሙዓዊዛት ይሏቸዋል ሙዓዊዛተይን ካለ ቁል አውዙ ቢናስና ቁል አውዙ ቢፈለቅን ነው አሁን እዚህ ጋር ሐውቀላ አላት ላ ሐውለ ስንል ሐው ነበር ሸይ ሐው ምትል ነበር እ ወላ ቁወተ የሚለውን ደግሞ ለማምጣት ቀላ የሚለውን ቃል መጣ ሐውቀላ የሚለው ስያሜ ተሰጠ ማለት ፈልሐው ወልዋው ምን الحول ነው ወልቃሁ ደግሞ ምን القوه ነው ረምዝ ነው ምህጻረ ቃል ማለት ነው ወላሙ من اسم الله ተወሰለች ነች لا حول ولا قوه الا بالله አይደለ بالله ለሚለው ላማ መጣይ ወላ ቁወተ ለሚለው ቃፏ መጣች ላ ሐውለ ለሚለው ደግሞ ሐውቀ የሚለው ማነው ሐው የሚለው መጣ ማለት ነው ሱብሃንአላህ እና ሐውቀ ላይ ይባላል ሀያ አለ ሶላና ሀያ ፋሲል ወደ ቀኝ ወደ ግራ የሚዞር ብለና ባለፈው በዚህ ሰዓት ደግሞ ተከታው ደግሞ ላ ሐውለ ወላ ቁወተ ኢላ ቢላሂ ይላል الشامتو عن عثمان بن عبي آسي رضي الله تعالى عنه أنه قال يا رسول الله اجعلني إمام قومي فقال أنت إمامهم واقتدي بأضعافهم واتخذ مؤذنا لا يأخذ على آذانه أجرا أخرجه الخمسة خمسة وحسنه ترمذي وصححه حاكم جزاك الله خيرا وعن عثمان ابن ابي ابن ابي العاصي يا ابو العاصي لجي كفروا كعثمان تزقبا رضي الله عنه قال على من على يا رسول الله አላቸው አንተ የአላህ መልእክተኛ ሆይ اجعلني امام قومي የወገኖቼ መሪ አሰጋጅ አድርጉኝ አላቸው የምረጥ ዘመቻ ግን ይቻላል ማለት ነው እጃልኒ ኢማመ ቀውሚ የወገኖቼ መሪ አድርገኝ ብሎ ጠይቋቸው ፈቃል አሉት አንተ ኢማሙሁም በልሽ ሹም ያለው አንተ እንግዲህ መሪያቸውን አሉት ባይሆን ምታሰግዳቸው ምትመራቸውን ሰዎች ጠበቅ አገያዛቸው ወቅታዲ ቢአضعفهم ደካሞችን ነው መከተል ማስከተል ነው መከተል ወቅታዲ ጥረቃሉ ተከተል ማለት ነው ቢአضعفهم ከምትመራቸው ህዝቦች መካከል ደካሞች በሚባሉ ተከተል ማለት ምንድነው ባህሪያቸውን ጠብቅላቸው የምትጠብቀው ባህር የጠንካራውን የወጣቱን የሸባቡን ሳይሆን የደካማውን ሰው ነው በጣም እንዳታስረዝም እንዳትጎዳቸው ሩኮ ስጁድ ላይ ወገባሽ እንዳበጥሰው ማለት ነው የነሱን ባህር ጠብቅ ወጣቱም አብሮ ገላገላል እንጂ አይጎዳም የወጣቱን ከጠበቅን ግን ሽማግሌ ያልግልታል ማለት አሉት እንግዲህ ወተخذ ሙአዚነን ሙአዚን ደሞ አድርጋ አብጅ አዛን አድራጊ አብጅና ያው ያዝ ማለት ነው ባይሆን ላይኹዱ አላ አዳኒ አጅራ በአዛኑ ደግሞ ተቀባይ መሆን የለበትም አሉ አዛን ያድርግ ከልብ ለመድብ ይያሉት ነው ነገር ግን ደሞዝ መቀበል የለበትም የማይቀበለውን አስቀምጥ አዳብል ይበላል አخرجه خمسه وحسن الترمذي وصححه الحاكم ያን ጊዜ ሁሉም የዒባዳ ሰው ነው የዱንያ ሰው አይደለም ሰርተው ለአኺራ ለመለወጥ እንጂ ለማካበት የሚሰሩም አልነበረም ዱንያን ጠንቅቀው ያውቋት ነበር ስለዚህ ሁላቸው ማዳን ሳስደ ሶላ ወደ መስጊድ ይሄዳሉ ስለዚህ ከመካከላቸው አንዱ አዛን ያድርጋ ደሞዝ አይቀበል ማለት ነው እዚህ ጋር ደሞዝ የማይቀበል ሙአዚን አብጂ ማለታቸው ደሞዝ መቀበል አይበቃም ለማለት ሳይሆን ኢባዳ ነገር ላይ ደሞዝ ባይቀበሉ ይመጣል የማይቀበለው ይሻላል ለማለት ነው ደሞዝ ከበላማ ዝም ብሎ አሁን ፖለቲካ ገብቶ የሚያስቸግር እንደዚህ አይደል ደሞዝ ከበላ ወቅቱም ላይጠብቅ ይችላል ምን ላይጠብቅ ይችላል ያስቸግራል ማለት ነገርም ይመስላል ደሞዝ ካልበላ ግን ነይቶን የሚያደርገው የነያው ነገር ደግሞ ምንድነው አራስ ሙጠፋይ ኢኽላስ አይዋ ኢኽላስ ይኖረዋል በኢኽላስ ያደርጋልና ነው ብለው ነው ይላል ነብዩ አለይሂ ሰላቱ ወሰለም መዲና ገቡ ከጧይ ተነስተው በዘጠነኛው ዓመተ ሂጅራ ላይ ቁብ የሆነ የገቡ ረበለሁም ነብዩ في قبة في ناحيه المسجد መስጂዱ አካባቢ የሆነ ኸይማ ነገር ድንኳን ነገር ማለት ነው ቁርአን እንዲሰሙ እና ከነዛ መካከል ዑስማን ኢብኑ አቢል አስ ተቀፊ ነበር እሱ በጣም እድሜው ትንሽ ናት ያዳምጥ ነበር ሰሃቦች ሲመጡ ዛሬ እንኳን ሲገቡ ቁርአን ማም ነገር ያዳምጥ ነበረ ከነብዩ ጋር አለይሂ ሰላም አብሮ ይዘወትር ነበረ ነብያችን ቁርአን ያቀሩት ነበረ ትንሽ ትንሽ እያለ ከቁርአን ብዙ ነገር ማሐፈዝ ቻለ ማለት ነው እና ከመሐከላቸው በኪታብላህ አቅራእና አዕለም ሆኖ ነበር ወብስነት ወብስነት ረሱልላህ ሰለላሁ ዐለይሂ ወሰለም ስለዚህ ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም ያለውን ስስትና ጉጉት ሲያውት ለኸይር ነገር ጥሩነቱን አይተው አሚር አደረጉት ለጧይፍ አካባቢ አሚር አድርገውት ነበር ይሄን ሰውዬ ዑስማን ኢብኑ አቢ ላሲን ሌላው ከነብያችን ኢማም እንዲሾሙት አዟቸዋል እሳቸውም አይ ምርጫ ፈልገም አንሰጥህም አላሉትም ሹመውታል አንተ ኢማሙሁም ወቅተሪ ቢአضعفهم ያሉት አሁን እዚህ ጋር ይሄ ሱሐቢ ስልጣን ፈልጎ አይደለም በደንብ የምታውቁት ስልጣን ፍለጋ አይደለም ከሰዎች ላይ የበላይነት ፈልጎም አይደለም እ ደሞዝ ፈልጎም አይደለም እ ምን ፈልጎ ነው አለ ያው ለቁርአን ትግል ነበረው ለድን ትግል ነበረው ቁርአንን ቀርቷል በሚገባ ስለዚህ ከመሐከል ያለው አቅረው አዕለመ الناس ቢሱና እሱ ስለሆነ ያው ነብዩላህ ዩሱፍ እጃልኒ على خزائن الارض እንዲያሉት ሁሉ ያው አገሯን ላሳድር የምችለው ብቃት ያለኝ ስልቱ ያለኝ እኔ ነኝና እኔ ለሁም ብለው ነው እንጂ ሳቸው ቢሆን ሌላ ሰው እንዲያበላሸው ነው ፍላጎታቸው ይሄም ሱሐቢ ቀድሞ ለቁርአን ትልቅ ቦታ ሰጥቶ ስለነበረ ቁርአን ስለቀራና ስላወቀ ነው ላሰግድ ያለው ብቃት ያለው ሰው ብቃት የሌላቸው ሙፍቲነን እያሉ አገር ሲያበላሹ እያየ ዝማት የለበትም እዛ ቦታ ላይ ተቀምጦ ያው ተገቢውን ነገር ማድረግ ይጠበቅበታል እጃል ያላከዛት እንحن عليم እንዳሉት ሁሉ ማለት ነው ሶላት ማለት ደግሞ ቀላል ነገር አይደል ኢባዳ ነው ከኢባዳ ትልቅ ኢባዳ ነችና ራሷን በደንብ አጎ ጠብቆ የሚያሰግድ ሰው ያስፈልጋል ነው ተፈደሉ ሰዓታችን የሞላ መስኛል ጥሩስ وعن وعن مالك بن الحسين آه، الحويرث رضي الله عن رضي الله تعالى عنه قال قال لنا النبي صلى الله عليه وسلم إذا حضرت الصلاة فليؤذن لكم أحدكم الحديث أخرجه السبع طيب الحديث ያስኬዳል ግን الحديث ይመረጣል በፈትሐ ምን ጊዜም እንደዛ መጣ الحديث الآية ማስከ መጨረሻው አቀራው ወይም الآيات አንቀጾችን ጨሰቀራቸው ሐዲስን ጨርሶ ማለት የቀራኤል ሐዲሰ ማለት ነው الى اخره ማለት عن مالك بن الحويرث مالك بن الحويرث رضي الله عنه قال قال لنا ለኛ አሉን ማን النبي صلى الله عليه وسلم ምን አሉ اذا حضرت الصلاه ሶላት በመቀርብበት ሰዓት ማለት ያው ወቅቷ ሲገባ فليؤذن لكم احدكم አንዳችሁ አዛን ያድርግ ሌላው ደግሞ ያሰግድ ምናምን ብሎ ዘግቧል አልሐዲስ ሐዲስን ከመጨረሻው አንብበው እኔ አልጨረስኩትም እያለ ነው <laughs> እኔ አልጨረስኩትም አንተ ጨርሰህ አንብበው ለማለት ነው اخرجه السبعه ሰባቱም የሐዲስ ባለሙያዎች ዘግበውታል ኢማም አህመድና ኩቱበ ሲታ አጠቃላይ ማለት ነው እሺ وجوب الاداب وانه من فروض الواجب على المسلمين فهو من شعائر الدين الظاهره التي يقاتل من تركها فقد روى البخاري وعن انس قال كان رسول الله اذا غزا بنا قوما لم يكن يغير بنا حتى يصبح وينظر ነብዩ አለይሂ ሰላም አንድ ከተማ ሲከቡ በጦር ይከባሉ ታጅር ላይ ምን ያዳምጣሉ አዛን አዛን ከተደረገ አይወሯቸው እንዛን ሰፈሮች የኢስላም ሻዓይር الاسلام እየተገበረ ነው خلاص ጦርን አንከፍትም ይላሉ አዛን ከሰሙ ያቆማሉ አዛን የሚባል ነገር ከሌለ ይገጥማሉ አዛን የሙስሊሞች መለያ ነው ለማለት ነው እሺ فليؤذن لكم احدكم አንዳችሁ አዛን ያድርግ ነው ያሉት አዛን ላይ አንድ ሰው እንጂ ሁለት ሶስት ሆኖ አዛን አያስፈልግም ወይ ወቅቱ በተለያየ ወቅት ከሆነ እንጂ ማለት ነው አንድ አዛን ላይ ሁለቱ አንድ ላይ ማለት ነገር አያስፈልግም ነው ወተخذ ሙአዚና لا ياخذ على اذانه اجرا ደሞዝ የማይቀበል የሚል አገኘን አልሙአዚኑ ሙተመን የሚል ሐዲስ አለ አቡ መህዙራን አዛን ሲያሾፍ ባዘን ሲያሾፍ ድምጹ ደስ ሰራቸውና አዛንን አስተማሩት የሚልም አሳልፈናል አብዱላህ ኢብኑ ዘይድ ደግሞ በህልሙ አዛንን ሲያይ ሩህ እንደ ኢላ ቢላልን አልቅህ ኢላ ቢላልን فانه አንዳ منك صوتا ካንተ የተሻለ ድምጽ አለውና ቢላል አዛን ያድርግ በማለት ማዛቸውም ያው አዛን ላይ ድምጽ ያለ ሰው ይመረጣል ለማለት የሚያሳያል ይላሉ ዑለማዎች طيب ድምጽ ያለው ሰው ተፈላጊ ነው ለዛ ነው መረጣ የተገባው ይላሉ እዚህ ብቃን እንግዲህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته ጥያቄ ካለ ቀበላለሁ